الرحيم الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته من برد أبي موسى الأشعري نعم أبي موسى الأشعري أنت الكرخانة؟ لكن كانوا بخير الله الرحمن الرحيم وعن ابي موسى الاشعري ومعاذ رضي الله تعالى عنهما ان النبي صلى الله عليه وسلم قال لهما ነቢዩ አለይሂ ሰላቱ ወሰላም እንዳሏቸው ይነግረናል እንደ ብለውናል እያለ ነው ቃለ ለሁማ ለሁለቱም ሰሓቢዎች ለአባ ሙሳ አልአሽዓሪ ወሙዓዝ እብን ጀበል ረዲየላሁ ተዓላ አንሁማ ማለት ነው ለሁለቱ ሰሓቢዎች ነብዩ እንዳሉን እያለ ነው ምን አሉ ላ ተእኹዙ ፊ ሰደቃ ሶደቃ ላይ እንዳትይዙ እንዳትወስዱ ኢላ ምን ሀዲል አስናት ከነዚህ ጎሳዎች እንጂ አፍርያ አይደለም ይሄ ጎሳዎች የመሳሰለ እንጂ ለማለት እንጂ አጠቃላይ ከነዚህ ከአራቱ አይነቶች ብቻ ለማለት አይደለም። ምን هذه الاصناف الاربعه ከነዚህ ከህል አራቱ ጎሳዎች ከነዚህ እንጂ ዘካ እንዳትወስዱ ብለዋል ነብዩ አለይሂ ሰላቱ ወሰላም። الشعير ገብስ፣ ወልሕምጣ ስንዴ፣ والزبيب زبيب والتمر هنا ከነዚህ ከአራቱ እንጂ ሁለት ሰመርና ሁለት ሲማሮችንና ሁለት ህቡቦችን ማለት ነው። የሀብ አይነቶችን የዘር የእህል አይነቶች ገብስና ስንዴ፣ የፍራፍሬ የፍሬ አይነቶች ደግሞ ዘቢብና ተነ። ከነዚህ እንጂ ዘካ እንዳትወስዱ አሉ ነብዩ አለይሂ ሰላቱ ወሰላም። በቃ ከበቆሎ ከማሽላ ከጤፍ የለም ማለት ነው? ላ ማለት አይደለም። ከነዚህ ከአራቱ ከመሳሰሉ ስለማለት ነው። አንደኛ ጃሚዕ ነገር ዑለማዎች ያስቀመጡታል ብያቸዋለሁ። ኢማሙ አቡ ሐኒፋ ዩጂቡ ዘካተ አላ ኩል ማ ያኽሩጁ ምን አልአርድ ከምድር ውስጥ በሚወጣ ነገር ሁሉ ዘካ አለ ነው ያሉት። በማንጎም ዘካ አለ፣ በፓፓያም ዘካ በሽንኩርትም ዘካ አለ፣ በድንችም ዘካ በቃ ሁሉ ሸይ ይወከል ከምድር በሚወጣ ነገር ሁሉ ዘካ ነው ማን ማን? አቡ ሐኒፋ አቡ ሐኒፋ ኢማሙ ሻፊዒ ወኢማሙ ማሊክ እነዚህ ደግሞ ቁት ቀለብ በሚሆን ነገር ነው ያሉት። ከፍራፍሬ ዘቢብና ምን ብቻ ቴምር ብቻ። ከዚህ ውጭ ያለ እህል የምንለው ዘር ከሆነ ደግሞ ለቀለብ የሚውል ብቻ። ይሄ ደግሞ ሁለቱ ኢማሞች ናቸው። አንድ ጃሚዕ ነገር አስቀምጠዋል። ምን ቀለብ የሚሆን ሆቦብ ከሆነ ፍሬ የምንላቸው ሲማር የሚባሉ ደግሞ ዘቢብና ምን ቴምር፣ ዘቢብና ቴምር እህል ከሚባለው ደግሞ ለቀለብ ቁት የሚሆን አሉ። ኢማሙ አህመድ ሰፋ ያለ ነገር ነው ያመጡት። ሲማርም ይሁን ሆቡብ የእህል ዘርም ይሁን ማዩደኸር ነው ያሉት። ሊደለብ የሚችል ቀለብም ሆኖ ሊደለብ ለጅልብ ሊሆን የሚችል ሲሉ የእሳቸው ሰፋ ብሏል። ኢማሙ እብኑ ተይሚያ ይህንን ተቀብለዋቸዋል። ይህንኛው የኢማሙ አህመድን ራጂህና ዋዲህ አድርጎታል። ተጓባን አይደል? የአጋጣሚ እንትን በእንትን አጋጣሚ ብንመለከተው የኢማሙ ማሊክና የኢማሙ አሻፍዕይን ብንመለከት ቀለብ የሚሆን ካሉ አደንጓሬ የሚባል ቀለብ ይሆናል። ባቄላ ብቻውን ቀለብ ሊሆን ይችላል፣ ላይሆን ይችላል። ያጋጣሚ ቀለብ በሚለው ከዘጋ ነው። ሙደኸር ካልነው ግን ይገባል። በኢማም አህመድ ሰፋ ይላል ማለት ነው። ትንሽ ለቀቅ አድርገዋል ሸርጡን። አላሁ ዋድህ ነው። አቡ ሐኒፋ ምንድን አለ? ቢኩል ማ ያኽሩጁ ሚን አልአርድ ሚን አልሑቡብ ወሲማር ወልኸድረዋት ወልቡቁል በቃ ማንኛውም ሀድሯት እንትን ዱባ ሳይቀር ድንች ሳይቀር ሀብሀብ ሳይቀር ማንኛውም ብርቱካን ምን ሎሚ ብሎ ነገር የለም። በቃ የሚበላ ነገር ማያኩሩጅል አርድና ብትሳቸው አጠቃላይ ማለት ነው። አጠቃላይ ኢማሙ ማሊክና ኢማሙ ሻፊዒ ምንድን አሉት? ቀለል ሊሆን የሚችል ከሲማር በኩል ዘቢብና ቴምር ብቻ ነው፣ በሌላ የለም። ከሁቡብ ከእህል ዘር ደግሞ ቀለብ ሊሆን የሚችል በቋሚነት ማለት ነው። ይሄ ደግሞ ጤፍ፣ ማሽላ፣ በቆሎ፣ ገብስ፣ ማሽላ ነው እንትን ስንዴ ምናምን አካባቢ ማለት ነው። ኢማሙ ኢማሙ አህመድ ደግሞ ምንድን ያሉት? እየገባችሁ ነው ወይስ ምንድን ነው? وللدار قطني رواه الطبراني والحاكم وللدار قطني لدار قطني عن معاذ قال معاذ بن جبل بهلال فأما القساء جبا والبطيخ حبحب والرمان رمان هذا معروف أقول هذا شو رمان እና ወልቀሰቡ ቀሰብ አገዳ ማለት ነው። ፈቀድ አፋ አንሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተተውታል። ይቅር ብለዋል አይደለም። ፈተተሽሪ አያደርጉም አላህ ነው ይቅር የሚለው። ፈቀድ አፈ አንሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተተውታል። ዘካ አላስወጡም። ወኢስናዱሁ ضعيف ሰነዱ ضعيف ነው። ሐዲሱ ضعيف እንኳ ቢሆንም ከአስሉ ጋር ይሄዳል። ማዕናው ይሄዳል። ቂጣ ቀለብ አይሆንም። ዱባ ማለት ነው። ቂጣ ዱባ ቢጢህ ሀብሀብ ሀብሀብ የሚባለው የመን አካባቢ ላይ ያለ ጥሬውን የሚበላ ቀይ ነገር ይሄ ከተሞች ውስጥ ዱባ ይመስላል። ስትነጥቀው ውስጡ ቀይ ነው። ሀብሀብ አታውቁም? ይታወቃል። ፊ አልመዲና ሲመት ከቢራ የምታውቀው ሩማንን ይመስል ዘይቱንን የመሳሰሉ እነዚህ እነዚህ ዘካ የለባቸውም። ወለቀሶብ አገዳ፣ ሸንኮራ አገዳ ማለት ነው። ሸንኮራ አገዳ ለፋብሪካ ብዙ ነገር ይጠቅማል። ንብረት ምን ሊሆን ይችላል። ولكن ዘካ የለም። قصب ለሸንኮራ አገዳ ብቻ አይደለም፣ ሌላውም አገዳ ጥንቅሽ የሚሆን ሸንኮራ አገዳ የሚሆን normal የበቆሎ አገዳ የሚሆን ይሸጣል ተብሎ ዘካ አለበት አይባልም ነው ቀሰብ ቀሰብ የእህልን ዘርነታቸው ይለያያል። ገብስ ለብቻው፣ ስንዴ ለብቻው። ስንዴ ውስጥ ግን ነጭ ስንዴ፣ ቀይ ስንዴ፣ ምናምን ስንዴ ቢባል ስንዴ የሚባለው ነገር ያጥፋቸዋል። ጤፍና ማሽላም ወይንም ገብስና ስንዴን አንድ ላይ አንደምርም። ለምሳሌ አራት አምስት መቶ ኪሎ ግራም ማሽላ ቢኖር እንትን ገብስ ቢኖር አራት መቶ ኪሎ ግራም ደግሞ እንትን ስንዴ ቢኖር አንድ ላይ ደምረን ዘካ ይወጅባል አንልም። አይነት ስለሚለያይ ማለት ነው። ጅንሳቸው ይለያያል ነውዓቸው። ጤፍ ከሆነ ግን ነጭ ጤፍ ሰርገኛ ጤፍ ምናምን ይባላል አይደል? ቀይ ጤፍ አንድ ላይ ነው የሚደመሩት። ጤፍ የሚለው ይጠቀለላቸዋል። እንትንም ውስጥ እኮ አይነት አለ። የገብስ ራሱ አይነት አለው። የእንትን ስንዴም አይነት አለው። አንድ ጤፍ ወይንም ስንዴ ማሽላ የሚለው ነገር ይጠቀልላቸዋል። ተግባብተናል። በቃ ዋናው ጠቅላዩ ያንኛውን ነው ማለት ነው። የዑለማዎች ይሄ ቀለብ ቋሚ ቀለብ አይሆንም። ቂጣ ዱባም ይሁን ቢጥ ሀብሀብም ይሁን ሩማንም ይሁን ቀሶብም አገዳ ሸንኮራ አገዳም ይሁን ስኳር ድንችም ይሁን ምንም ነገር ይሁን ለብቻው ቀለብ ሊሆን አይችልም ቋሚ ቀለብ። ስለዚህ ዘካ ይወዙን ማለት ነው። በሁሉም ኢማሞች በማን ኢማም ብቻ ይወጅባል? ይሄ አቡ ሐኒፋ ይወጅባል። የዱባ ዘካ ራሱ አለ ማለት ነው። ብስሚ ትጃራ ከሆነማ በንግድ የሚንቀሳቀስ ከሆነ ማንኛውም ይወጅባል ብያቸዋለሁ። የዱባ ነጋዴ ዘካ አለበት። 85 ግራም ወርቅ የሚገዛ ብር ካፒታል የሚያንቀሳቅስ ከሆነ በዱባ ሽያጭ ማለት ነው። በሙዝ ዘካ አለ እንዴ? በሙዝ ዘካ የለም። በማን አባባል ነው ዘካ የለም? በሙዝ አቡ ሐኒፋ ዘካ አለ አይደል? አቡ ሐኒፋ ዘካ አለ። በኢማሙ አህመድን በኢማሙ ሻፊዒና በኢማሙ ማሊክ አለ የለም። ቁት ቋሚ ቀለብ አይሆን ለትሪስ እሺ በእንትናስ በኢማሙ አህመድ ይወጅባል። በእሳቸውም ራሱ ሙደኸር ነው ያሉት፣ ለድልብ የሚሆን ነው ያሉት። ሙዝ ድልብ አይሆንም። በንግድ አቅጣጫ ከወሰድነው ግን ሙዝ ነጋዴ ዘካ የለበትም አለበት። በቲጃራ በንግድ በንግድ የሚንቀሳቀስ ማንኛውም ነገር ሐላል ነገር ብቻ ይሁን የሚሸጠው ዘካ አለ። ባይሆን የገንዘቡ 85 ግራም ወርቅ የሚገዛ ደረጃ መድረስ አለበት። وعن سهل بن أبي حتمة إيه قلت له قفوتها وعن أبي حتمة رضي الله تعالى عنه قال أبا حتمة سهل بن أبي حتمة ይባላል። ወስሙ አብደላህ አው አሚር ብን ሳዒዳ እብኑ አሚር አልአንሳሪ አልኸዝረጅይ አልመደኒ መደናዊ ኸዝረጅ ጎሳ አንሷራዊ ነው። ሰሓቢዩን ሰጊር ህፃን የነበረ ሰሓቢይ ነው። ወሊደ ሰነ ሰላት ሚነል ሂጅራ በሂጅራ በሶስተኛው ዓመት ነው የተወለደው። ሶስተኛው ዓመተ ሂጅራ ነው የተወለደው። ሰባት ዓመት ነው ማለት በሰባት ዓመት ልጅ ሆኖ ነው ነብዩ የሞቱት ማለት ነው። ሰከነል ኩፋ ኩፋ ላይ ኑሯል። አሁኗ ነጀፈል አሽረፍ የምትባለው የኢራቅ ሶስተኛ ከተማ ናት። وعداده في أهل المدينة ከመዲና ሰዎች ይቆጠራል። ወቢሃ ካነ ተውፋቱ ፊ ዘመኒ ሙስዓብ ብን ዙረይር በሙስዓብ እብን ዙረይር አገዛዝ ዘመን ነው የሞተው እያሉ ነው። አባ ሐትማ ሰህል እብን አቢ ሐትማ ህፃኑ ወይንም ህፃኑ ሶሓባ በመባል ይታወቃል። ነብዩ ሲሞቱ የሰባት ዓመት ልጅ ነበር። أمرنا رسول الله صلى الله عليه وسلم ነብዩ አዘዙን ይላል ይሄ ሰሓቢ ምን إذا خرصتم ስትገምቱ فخذوا ያዙ ተቀበሉ ስትገምቱ ግምትን እዛፉ ላይ ወይ ከርሞ ላይ እነክሉ ላይ እያለ ፍሬው ይገመታል። ስንት ኩንታል ይሆናል ይሄ ይሉና ይገምቱታል። ለምሳሌ 300 400 እግር ቴምር ካለው አንድ ሰው ያፈራው ፍሬ ሲሰበሰብ ያውቁታል። ብዙ ገማቾች በዚህ ባለሙያዎች አሉ። ገማቾች የሁለቱ ዛፍ አንድ ኩንታል፣ የሁለቱ ዛፍ አንድ ኩንታል፣ የሁለቱ ዛፍ አንድ ኩንታል ይሉና ይህን ያህል ኩንታል ስለሚወጣው ዘካ ይወጅብሃል ይሉታል። በአሁን ሰዓት አይደለም የሚያስቡት ደግሞ ይሄ በአሁን ሰዓት ዘጠኝ ኩንታል ከሆነ ሲደርቅ ዘቢብ ከሆነ ለምሳሌ ዒነብ ከሆነ ምንድነው የሚሆነው ሲደርቅ? እሸቱ ዒነብ የሆነ ሲደርቅ ምንድነው የሚሆነው? ዘቢብ ነው የሚሆነው። ሩጦብ የሆነ እሸቱ ደግሞ ሲደርቅ ምንድነው የሚሆነው? ቴምር ነው የሚሆነው። በሩጦብነት ዘጠኝ ኩንታል ይሆናል። ቴምር ሲሆን ደግሞ ስምንት ኩንታል ይሆናል። ሲደርቅ ዝቅ ይላል፣ ያንሳል። ስለዚህ ዘጠኝ ኩንታል ሰባት ስምንት ኩንታል መሆኑ ስለማይቀር አንድ ኩንታል አውጣ፣ ይሄን ያክል አውጣ ብለው ይገምቱለታል። ይሄ ግምት አለ ማለት ነው። ኸርስ አለ ከመድረሱ በፊት በግምት ማለት ነው። እዛፉ ላይ እያለ ቴምርን ሲገምቱ ገባችሁ? አልገባችሁም? ከርሞት ከርም የሚባለው ዘቢብ የሚባለው የሚወጣለት ከርም ይባላል። እንጨቱ እንጨቱ ከርም ነው። እሸቱ ዒነብ ነው። ሲደርቅ ምን ይሆናል? ዘቢብ ይሆናል። ዒነብ ሲደርቅ ዘቢብ ነው የሚሆነው። ዒነብ ዒነብ የሚባለው እሸት ሲደርቅ ዘቢብ ይሆናል። ሩጦብ የሚባለው ነገር ደግሞ ከቴምር ዛፍ ነው የሚገኘው። ቴምሩ ሲደርቅ ነው። ምን ሩጦቡ ሲደርቅ ነክል ይባላል ዛፉ። ነክል ዘንባባ የሚመስለው ማለት ነው። ነክል እሱ ላይ ያለው ፍሬ እሸቱ ሩጦብ ይባላል። እሸቱ ከደረቀ በኋላ ምን ይሆናል? ቴምር ይሆናል። የተምር እሸት ሩጦብ ነው የሚባለው። ስለዚህ ነክልን ሂዱና እስኪ ገምቱልኝ ያሉ ነብዩ አለይሂ ሰላቱ ወሰላም ይልኳቸዋል ሰሃቦችን ይገምቱና አሁን በሩጦብነት ጊዜው ስድስት ወስጥ ይሆናል ሲደርቅ ወደ ቴምርነት ሲቀየር ግን አምስት ወስቅ ይሆናል። ስለዚህ ለዘካ ደርሷል ይሉታል። ይገምቱትና ይሄ ነገር አሁን አምስት ወቅት ይሆናል ብንለካው ግን ሲደርቅ ቴምር ሲሆን አራት ከምናምን ስለሚሆን ኦ ዘካዮች በዝህም ይሉታል ይገምታሉ ማለት ነው። በግምትም ደግሞ እንዳለ ሙሉ በሙሉ percent ኡን ልታገኝ አትችልም። የተወሰነ ግምት ስለሆነ ማለት ነው። እና ሙያ ያላቸው በዚህ ላይ የተካኑ ሰዎች ነው የሚለቁት። ነብዩ አለይሂ ሰላቱ ወሰላም አመረና ረሱሉላህ ሰለላሁ ዐለይሂ ነብዩ አዘውናል። ኢዛ ከረስቱም አሉ ስትገምቱ ቴምርንም ይሁን ዘቢብ ስትገምቱ ፈኹዙ ያዙ ውሰዱ ወዳዕ ሱሉሰ አንድ ሶስተኛውን ተውለት ለሰውየው ፈኢን ለም ተደዕ አንድ ሶስተኛን ካልተዋችሁ ፈደዕ ሩቡዓ አንድ አራተኛውን ተውለት ለጎረቤት እንዲሰጥ ማለት ነው። የዛኑ ጊዜ ነው በዘኝ ተቀብለውት የሚመጡት ይገምቱለትና አምስት ወስጥ ይሆናል ይሄ ተምር ዘካ ይወጅብሃል ይሉታል። እሺ ስንት ልስጣችሁ? ዘጠና ኪሎ ግራም ስጠን። ዘጠና ኪሎ ግራም ይቀበሉና ምን ያደርጋሉ? አንድ ሶስተኛውን ይተውለታል፣ ሌላውን ወደ ዘካ ይዞ ይሄዳል። ያን አንድ ሶስተኛ ለቤተሰብ አብለው ማለት አይደለም። ጎረቤቶችና ቤተሰብ ውስጥ ዘካ የሚቀበል ካለ ይችን ደግሞ ከአንተ እጅ ድሆች መጥተው ይቀበሉ ለማለት ነው። ተጓባን አይደል? የገመቱለትን የወጀበበትን ዘካ አንድ ሶስተኛ ይተውለትና ሌላውን ሁለት ሶስተኛውን ይዘው ይሄዳሉ ማለት ነው። ዘካ ሰብሳቢዎች ወይም አንድ አራተኛውን ይተውለታል። አንድ አራተኛውን አራት ቦታ ዘጠና ኪሎ ግራም ዘካ ተመድቦ ወጅቦበት ከሆነ ከዛ ላይ እሱ ሶስት አራተኛውን ይዞ ይሄዳል። አንድ አራተኛውን ይሰጣል ይሰጡትና ይሄዳሉ ማለት ነው። ገባችሁ? ገባችኋል? ንግድ አይደለም። ከገበሬዎች ጋር ሄደው ነው እንደዚህ የሚገመተው። ከየትኛው አንጻር እ እ ሰለላሁ ዐለይሂ ወሰለም መጀመሪያ ነው ማለት ነው። አልፈውታል። አሁን ዱባና ቴምር የለም አይገናኝ። ቴምር እኮ ዘካ አለ፣ ኸላፍ የለበትም። በቴምርና በዘቢብ ዘካ ላይ አንድም አሊም ኸላፍ ያስነሳ የለም። كلهم مجمعون على هذا አንድ ኺላፍ ያለው የለም። በቴምርና በዘቢብ ላይ ዘካ ይወጅባል አይወጅብም፣ አንድ አሊም እንኳ ተነስቶ አይወጅብም ያለ የለም። ኩሉም متفقون። በዱባ ላይ ግን ኺላፍ አላቸው። አቡ ሐኒፋ ይወጅባል ይላሉ፣ እነ ኢማሙ ማሊክ እነ ኢማሙ ሶስቱ አይማዎች የለም ነው የሚሉት። እህል ዘር ውስጥ ከገባን በኋላ ደግሞ ሶስቱ ኢማሞች የራሳቸው አካሄድ አለ። ኢማሙ አህመድና ኢማሙ ማሊክና ኢማሙ ሻፊዒ ለቀለብ የሚሆን ቋሚ ቀለብ ሲሉ፣ ኢማሙ አህመድ ደግሞ አይ ቋሚ ቀለብ ባይሆንም ለጅልብ የሚሆን ከሆነ ይቻላል ይላሉ። ባቄላ ላይ ግጭት፣ አደንጓሬ ላይ ግጭት ማለት ነው። ቋሚ ቀለብ ካሉ በነዛ ዘካ አይኖርም ማለት ነው። ለአለሁ ሰአሉ ከሃዳ ጥያቄ ይሄ ነው። ጠይቀኝ ስለዚህ እዛ ኸረጅቱም ስትገምቱ ፈኹዙ ውሰዱ የገመታችሁትን ገምታችሁ ዘካ ይወጅባል ያላችሁትን ዘካ ይወጅበታል ያላችሁትን ሰውየውን ተቀበሉ። ግን ሁሉንም ዘካ ይወጅባል ያላችሁትን ነገር ተቀብላችሁት አትሄዱ። ዘካ ሰብሳቢዎች ናቸው። በየሀገሩ እየዞሩ የሚሰበስቡ ናቸው። እነዚህ አካባቢ ላይ ድሆች ሊኖሩ ይችላሉ። እዛ አካባቢ የሰውየው የባለ ሀብቱ ዘካ ይደርሳል እያሉ የሚጠብቁ ዘካውን መተው ዘካ ሰብሳቢዎች ከወሰዱ እዛ ጎረቤት ያሉ ድሆች ሊጎዱ ነው። ስለዚህ የገመታችሁትን ዘካ አንድ ሶስተኛውን ለባለቤቱ ሄዱ ለምን ለምን አንድ ሶስተኛ አንድ ሶስተኛ ካልተዋችሁ አንድ አራተኛ ደስ እንዳላችሁ ማለት እንደተመቻችሁ ይህን የሚወስነው ማን ነው ማለት ነው? ዘካ ሰብሳቢ ነው። አሀ እዛ አካባቢ ብዛት ድሆች ስላሉ አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ እንተውላቸው ለባለ ሀብቶቹ እድላለሁ ድሀ እንዲሰጡ የቀረው አይ ድሆች እዛ አካባቢ አነስተኛ ስለሆኑ አንድ አራተኛ ብቻ ይበቃችኋል። ይህን ሊወስኑ ይችላሉ። ይሄ ግልጽ ነው። እ ምኑ በየአመቱ ይሄዳሉ። እሸቱ በደረሰ ቁጥር ማለት ነው። ግን ሲቀበሉ በዘቢብ ነው የሚቀበሉ ሲቀበሉ አሁን ተቀብለው ትሄዳለህ በዘቢብ ምድር ላይ ባለ ዘቢብ እዛ ስትገምተው ይሄ ዘቢብ ሲሆን ይሄን ያክል ይሆናል፣ ዘካ ይባል ትለዋለህ። አሁን ያ እሸት ስለሆነ እሱን ቆርጣ አታመጣም። ስለዚህ ምድር ላይ ባለ ከሌላ ከቤት ይሰጥሃል ማለት ነው። ተገምተው አ በየአመቱ በደር ሲደር ሲደር ቴምር ከሆነ ቴምር ሲደርስ ነው። ለምሳሌ የአዝመራ ከሆነ በየአመቱ ነው የሚዘራው። ሁለት ጊዜ ራሱ የሚዘራ ከሆነ ሁለት ጊዜ ዘካ ይኖራል እኮ አዝመራ መድረሱ ነው እንጂ የሚታየው ሐውለ አመት መዞር ብቻ አይደለም የሚታየው አዝመራ አዝመራ ከሆነ ቴምር ከሆነ በሶስት አመት አንድ ጊዜ የሚያፈራ ከሆነ ሲያፈራ ነው የምትሄደው ጠብቆ ማለት ነው። ኢዳከረሱን ስትገምቱ ፈቁዱ ግምት የሚባል ነገር በሸሪዓችን እንዳለ ነብዩም እንደላኩ ከዚህ እንረዳለን። አሁንም አለ ቴምር በጣም አላቸው በተፈታ አረቦች በጣም ቅርንይ ማዕቄል ሁለት መቶ አይነት ቴምር አለ ነው የሚባለው። ከሁለት መቶ አይነት በላይ የቴምር አይነት አለ መዲና ውስጥ እንኳን የመዲናው ቴምር አሁን እኛ ጋር ውድ ነው በጣም እጅግ በጣም መድኃኒት ነው ለመድኃኒትነት ራሱ ይሸጣል። በጣም ውድ ነው አይነት አሁንም የተምሮ አለ አሁንም ራሱ ዘካ አለ ማለት ነው በቴምር ኢዳ ኸረስቱም ስትገምቱ ፈኹዙ ተቀበሉ ያዙ ወደ እሱሉት አንድ ሶስተኛውን ተውለት ከግምታችሁ ግምቱን ሲገመት እንዴት ነው አልኳችሁ እንዴት ነው የምገመቱት? በእርጥቡ ይሄን ያክል ኩንታል ይሄ ቢሰበሰብ ቢለቀም ይሄን ያክል ኩንታል ይሆናል ይላል ገማሽ። ስለዚህ ዘካ ይወጅብ አላይወጅ የሚለው ቁጥሩን ያውቃል። ከአምስት ወስቅ በላይ ከሆነ ዘካ አለበት። ከአምስት ወስቅ በታች ከተገመተ ዘካ የለበትም። አሁን ሲገምተው በእሸትነት የኩንታሉን መጠን ይናገርና ቴምር ሲሆን ዝቅ ይላል፣ ዘቢብ ሲሆን ሲደርቅ ዝቅ ይላል። ምክንያቱም በእሸትነቱ በጣም እንትን ስለሆነ ማለት ነው። እንደዛ ይገምትና አንድ ሶስተኛውን ይወጅባል ያለውን አንድ ሶስተኛ ወይም አንድ አራተኛ ስቶለት ይሄዳል ለዘካት ስጩ ማለት ነው ለባለቤቱ ለባለ ንብረቱ ፈኢለም ተደዑ ሱሉስ አንድ ሶስተኛን ካልተዋችሁ ተደዑ ሩቡዓ አንድ አራተኛውን ተውለትና ሂዱ አይትሩኩ ለአህሊ ልማል ምን ልቀድር ለዚ ቀረቱ ልልቀርብ የተሰደቀ ቢህ ነፍሲ አላ አቃሪቢህና ወጂራኒ ወጭ እንዳወጣው ተብሎ ማለት ነው የቀረው ለአለሁ ይሄ ዋደህ ነው ግልጽ ነው ገብቷችኋል ወአን ዒታብ ብኒ ኡሰይድ ከብኒ ኡሰይድ رضي الله تعالى عنه قال أمرنا رسول الله صلى الله عليه وسلم نبي عزونا لله الصحابي عتاب بن أسيد بفتح فقط صحابي استعمله النبي صلى الله عليه وسلم صحابي على مكة عمل فتح في خروجه إلى حنين ነብዩ ወደ ሁነይን መካን ከፍተው ወደ ሁነይን በሄዱበት ጊዜ የመካ ተወካይ ዋና መሪ አድርገው የነበሩ ነብዩ አለይሂ ሰላቱ ወሰላም አታብ ብኑ ኡሰይድ ነበር። ይሄ ሰሃቢ ይህንን ነበር ፈለነዘል አለይሃ ዋሊየን ፊ አህዲ ወአህዲ አቢ ረዲየላሁ ዐንሁ የዛን ቀን ስልጣን ሰጡ ነብዩ አለይሂ ሰላቱ ወሰለም በአቡበክር ዘመን መካን ሲያስተዳድር የነበረው ይህ ሰውዬ ነው ይህ አካብ ብን ኡሰይድ ማለት ነው ረዲየላሁ ተዓላ ቂለ ኢነሁ ማተ የውመ ማተ አቡበክር አቡበክር የሞተ ዕለት በአንድ ቀን የሞቱት ወቂለ ኢነሁ ዓሸ ኢላ አኺሪ ኺላፈቲ ዑመር እስከ ዑመር ኺላፋ መጨረሻ ድረስ ቆይቷል የሚል አለ። ዑለማዎች የሲራ ምሁራኖች ኺላፍ ነው የሚል ረዲየላሁ ተዓላ ለማንኛውም ይህ ታላቅ ሰሐቢ ቃል አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘዙን አለ። ምን አዘዙን? አዩኽረስ ወልዒነቡ ዒነብ እንዲገመት ዒነብ የምን እሸት ነው ብያቸዋለሁ። የምን እሸት ነው? የዘቢብ እሸቱ ነው ዒነብ የሚባለው። ዛፉ ምንድን ነው? ምን የሚባል ዛፍ ነው ዛፉ ኢነብ የሚባለው ወይንም ዘቢብ ዘቢብ የሚያፈራው ዛፍ ምን ይባላል በአረብያ? ከርም ይባላል። ከርም ከርም ይባላል። የከርም ፍሬ እሸቱ ዒነብ ይባላል። ዒነብ ሲደርቅ ደግሞ ዘቢብ ይሆናል ማለት ነው። ከማ ዩኽረሱ ነኽሉ ነኽል እንደሚገመት ሁሉ ነኽል ላይ ያለ የነኽል እሸት ደግሞ ምን ይባላል ብያቸዋለሁ። የነኽል እሸት ምንድን ነው? ሩጦብ የሩጦብ ደረቁ ምን ይሆናል? ቴምር ይባላል ማለት ነው። ቴምር ከምን ዛፍ ላይ ነው የሚገኘው ከተባላችሁ ከነክል። ዘቢብ ከምንድን ነው የሚገኘው ከተባላችሁ ከከር የእንትን የዘቢብ እሸቱ ምንድን ነው ከተባላችሁ ዒነብ። የቴምር እሸቱ ምንድን ነው ከተባላችሁ ደግሞ ሩጦ ሩጦ ወትኡኸዙ ዘካቱ ባይሆን ዘካው ይያዛል ዘቢበን ዘቢብ ሲሆን ነው የሚያዘው። በዘቢብ ሂሳብ ነው የሚያዘው ማለት ነው። በዘቢብ ሂሳብ ነው የሚያዘው። ከመሬት ላይ ዘቢብ ይሰጠዋል። ይሄንን ካሰበ እንትን ካለ በኋላ ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም አይኹረሱ አልዒነቡ ዒነቡ እንዲገምት አዘዋል። ችግር የለም ፈቅደዋል። ከማ ይኹረሱ ነኽሉ ነኽል ላይ ያለ ሩጦብ እንደሚገመት ሁሉ እና ወቱእኸዱ ዘካቱ ዘካው ይወሰዳል። ዒነቡ በዒነብነት አይደለም ዘካው የሚወሰደው አይጠቅምማ፣ እሸት ነው እሸት ነው። ግን ዘካው የሚወሰደው በምንድን ነው አልኳችሁ? ዘቢበን በዘቢብ ነው የሚወሰደው። ስለዚህ መሬት ላይ ካለ ወይንም የሆነ ቦታ ላይ አስቀምጦ ከሆነ ከዛ ይሰጣቸዋል። ረዋሁ ለኸምሰቱ ወፊ እንቂጣ ሐዲሱ ሙንቀጢዕ ነው እያለ ነው። لكن هو يعمل به ይሰራበታል وعن አምር ابن سعاد انا ابي عن جده ጨረስን እዚህ ይሄን ይሄን አይነቶችን ጨረስን እዚህ ጥያቄ ካለ ግልጽ ነው ጥያቄ ስጠው እንጂ ለኡስታዝ ይላል ምንድነው እና እንዳንተ ገንዘብ وعن عمرو بن شعيب عن أبي عن جده عمرو بن شعيب عن أبي عن جده كاباتو اسكاياتو ለኔ ነው የሰጠኝ አን አምር ብን ሹዓይብ አን አቢሂ አን ጀድ አምር ብን ሹዓይብ ነው ከአባቱ አባቱ ከአያቱ ይዞ ማለት ነው ምን ይላል አነ ምርአተን አንድ ሴት أتت መጣች النبي صلى الله عليه ለነብዩ ጋር መጣች አንድ ሴት ወማአሃ ኢብነቱልሃ ከሷ ጋር አንድ ልጅ ተከትላታለች አብራታለች ልጇ ማለት ነው አስማ ቢንቱ የዚድ ኢብኑ ሰከን ትባላለች እቺ ሴትዮዋ ማለት ነው أن امرأة አንድ ሴት ማናት እሷ አስማ ቢንቱ አስማ ቢንቱ የዚድ የምትባለው ማለት ነው መጣች አነ ምርአተን አንድ ሴት አተቲ ነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ጋር መጣች ወማአሃ ከእሷ ጋር ኢብነቱላህ አንድ ሴት ልጅ ኮረዳ እንጂ አስከትላለች። ወፊየድ ኢብነቲሃ ሴት ልጇ እጅ ላይ ደግሞ መስከታኒ ሚን ዘሃብ ሁለት የወርቅ አምባሮች ለብሳለች ልጅቱ ማለት ነው። ወማአሃ ወፊየድ ኢብነቲሃ በሴቷ ልጅ እጅ ላይ መስከታኒ ሁለት አምባሮች አሉ። ሚን ዘሃብን የወርቅ የሆኑ ሁለት አምባሮች ለብሳለች። ሁለት አምባሮች ፈቃለ ለሃ ነብዩ እንዲህ አሏል አቶዕጢነ ዘካተ ሀዛ አሏት። እናቲቱን ነው የጠየቋት። እሷ ልጅ ናት አታውቅም። አቶዕጢነ ትሰጫለሽ ዘካተ ሀዛ የዚህን ጌጥ ዘካ ታወጫለሽ አሏት። ነብዩ አለይሂ ሰላቱ ወሰላም ቃለት እንደ አለችና ላ ረኔ አልሰጥቼ አላውቅም አልሰጥም አለቻቸው። ቃል ነብዩ እንዲህ አሏት አየሱሩኪ ያስደስትሻለን ትፈልጊያለሽ? አዩሰዊረክላሁ አላህ አንባር ሊያጠልቅልሽ ቢሂማ በእነዚህ በሁለት አምባር በወርቅ አምባሮች ምክንያት የውመል ቂያመቲ የቂያማ ቀን እንዳጠልቅልሽ ሲዋረይኒ ሁለት አምባሮች ሚናር ከእሳት የተዘጋጁ እንዳጠልቅልሽ ትፈልጋለሽ አሏት። ፈአልቀትሁማ አውጥታ ወረወረቻቸው። ደንግጣ ማለት ነው። ዋናው እሷ መጣሏንና መተዋን ሳይሆን ማየት ያለብን ምን አለ ማለት ነው፣ ዘካ አለ ማለት ነው በጌጥ ላይ ፊሂ ኺላፍ በይነል ዑለማ እናያለን ኢንሻአላህ። ለማንኛውም ወማአሃ እብነቱላህ በትክክል ስሙ አብራት ሴት ልጅ ነበረች አስማ ቢንቱ የዚድ ጋር ማለት ነው። ነብዩ ጋር ስትገባች ሴት ሴት ልጅ አስከትላለች። ወፊ የዲ ብነቲሃ ልጇ እጅ ላይ መትከታኒ ሁለት አምባሮች አሉ። ሚን ዘሃብ የድ ላይ ነው። የድ ላይ ከሆነ አምባር ነው የሚሆነው። እግር ላይ ከሆነ ምንድን ነው የሚሆነው? አልቦ ኸልኻል ነው የሚሆነው። አልቦ ነው የሚሆነው። ጆሮ ላይ ከሆነ ምንድን ነው የሚሆነው? ቆርጥ ቆርጥ ይባላል። ወፊ የድ ሴት ልጇ እጅ ላይ ምን አለች? ልጅቱ እጅ ላይ መስተታሪ ሁለት አምባሮች ምን ዛሃብ ከወርቅ የተሰሩ የብር አይደለም፣ ከወርቅ የተሰሩ ሁለት አምባሮች ለብሳለች ልጅቱ። ፈቃለ ለሃ ነብዩ አሏት ለማን ለማን አሏት? ለእናት ለአስማእ ነው ያሏት። ልጅማ ልጅ ነው። እናት የልጅ አሳዳጊና ኃላፊ ስለሆነች እናት ነው ጥያቄ ምልክት ውስጥ ያስገቧት ነብዩ አለይሂ ሰላቱ ወሰላም ፈቃለ ለሃ አትወዕጢነ ትሰጫለሽን ዘካተ ሀዳ የዚህን ጌጥ ሁለት መስከታን የተባሉትን የነዚህን ጌጦች ዘካታ ወጫለሽ ትሰጫለሽን አሏት። ቃለት ላ ኧረ አልሰጥም አለቻቸው። ሰጥቼ አላውቅም አልሰጥም ወደፊት ሳይሆን ሰጥቼ አላውቅም አልሰጥም አለቻቸው። ቃል ነብዩ አላት አዩሲሩኪ ያስደስትሻለን አዩሰዊረኪላሁ አላህ አምባር ሊያደርግልሽ ብሂማ በእነዚህ ሁለት መስከታን ቅያሬ የውመል ቂያማ የቂያማ ቀን ሲዋረይኒ ሁለት አምባሮችን ሚናር ከሳት የተዘጋጁ ትፈልጊያለሽን አሏት ነብዩ አለይሂ ሰላቱ ወሰላም ፈአልቀትሁማ ጣለቻቸው አወለቀቻቸው رواه الثلاثة وإسناده قوي ነው ሰነዱ በጣም ቀውይ ነው وصححه الحاكم من حديث عائشة ከአይሻ በሌላ ዘገባ የተዘገበ ሐዲስ ነው ይህ ሐዲስ ራሱ ዑለማዎች በጣም ضعيف ነው ይሉታል ሐዲሱ ሐዲሱን ضعيف ነው ይሉታል እናያለን ኢንሻአላህ ግልጽ ነው ከዚህ የምናገኘው ምንድነው ወልሐዲስ ሰሪሑን ፊ ውጁቢ ዘካቲል ሑልይ ሑልይ ማለት ጌጥ ማለት ነው። ከጌጥ ላይ ዘካ ይወጣል ለሚለው ዋዲህ የሆነ ደሊል ይሆነናል። ወቀድ ቂለ ቢዐደም ልውጁብ ሊአታሪ ወረደት አን ሰለፍ ቃዲየትን ቢዐደም ውጁቢሃ የለም የሚሉም ዑለማዎች አሉ። ቀጣዩን ሐዲስ እንይና የዑለማዎችን ረእይ እንመለከታለን። ወአን አጥያ ይህኛው ገብቷችኋል። ካለፈው ሐዲስ ምን እናገኛለን መለከት ምን መልእክት እናገኛለን? በጌጥ ላይ ዘካለ ማለት ነው። በጌጥ ላይ ዘካለ በጌጥ ላይ ዘካለ ቁጥር ቢሞላም የዘካ የዘካ ቁጥር በወርቅ ምን ያክል ነበር? 85 ግራም ነው አይደል? 85 ግራም ቢደርስም ባይደርስም ዘካ ያለ ነው የሚያስመስለው። አለ ዘካ وعن ام عطيه اني ام عطيه وعن ام سلمة كأم سلمة رضي الله تعالى عنها انها كانت ነበረች ام ሰለማ ነበረች ተልበሱ ትለብስ ነበር አውዳሃን ጌጦችን من ذهب ከወርቅ የተዘጋጁ ጌጦችን ትጠቀም ትለብስ ነበር። تلبس ትለብስ ነበር። አውዳሃን አውዳሃን ጌጦችን ማለት ነው። من ذهب ከወርቅ የተዘጋጁ ጌጦችን أوضاح ያለው የወዳህ plural ነው። أوضاح ይሄ ማለት ደግሞ ምን ሊሆን ይችላል? ምን ሊሆን ይችላል? የጆሮ ጌጥ ምን ሊሆን ይችላል? አምባርም ሊሆን ይችላል። ኸልኻልም ሊሆን ይችላል። ከወርቅ የተዘጋጀ ጌጥ ነው ዝም ብሎ የተባለው። እላይ ግን ሲዋረይ አምባር መሆኑ በግልጽ ነው የተቀመጠው። እዚህ ጌጥ ነው የተባለው ሁሉንም ይዛል። አውባህ የተባሉት በጣም ስለሚያብለጭልጭና ስለሚያብረቀርቅ ነው። ፈቃለት ያ ረሱላህ አለቻቸው። ኡሙ ሰለማ ናት። ካነት ነበረ ተልበሱ ትለብስ ትጠቀም ነበር። አውባህን ጌጥን ምን ዘሃብ ከወርቅ የተዘጋጀ ጌጥ ትለብስ ነበር። ፈቃለት አለቻቸው ያ ረሱላህ የአላህ መላእክተኛ ሆይ አለቻቸው አከንዙሁ ይሄ ከንዝ ይባላል እንዴ አለቻቸው። ከንዝ ይባላል አለቻቸው። ምክንያቱም ቁርአን ላይ ወለዚነ የክንዙነ ዘሃበ ወልፍበተ ወላ ዩንፊቁነሃ ፊ ሰቢልላህ ይልና ተበሽርሁም ቢዓዛብን አሊም ይላል። ወለዚነ የክንዙነ ዘሃበ ወልፍባ እነዛ ብርና ወርቅን የሚያደልቡ የሚያደልቡ ወላ ዩንፊቁነሃ ፊ ሰቢልላህ በአላህ መንገድ ላይ ለዘካ ወጪ የማያደርጉ እና ተበሽሩም ቢዓዛብን አሊም አሳማሚ በሆነ ቅጣት አበስራችሁ ይላል። እና ኡሙ ሰለማ በጣም ደንግጣ ነው። ከንዝ ይባላል የወርቅ የብር ድልብ ይባላል እንደ ረሱላህ አለቻቸው። فقال ነብዩ እንዳሉ إذا أديت زكاته ዘካውን ካወጣሽ فليس بكنز ከንዝ አይባልም ችግር የለም አሏል። ዘካውን ካወጣሽ ከንዛ አይባልም፣ ዘካውን ካላወጣሽ ግን ከንዝ ይባላል ማለታቸው። ስለዚህ ከዚህ ላይ በመነሳት ምን አለ ማለት ነው በቄት ዘካ አለ ማለት ነው ከዚህ ምን አለ ማለት ነው። መጠኑ ይወጅባል አይወጅብም መጀመሪያ ነው። አቡ ሐኒፋ እዚህ ላይ ያየሁላችሁ ኢላ ኢላ ልውጁብ ይሄዳሉ ኢላ ውጁብ ዘካት ፊል ሁልይ አቡ ሐኒፋ ዋጅብ ነው ብለዋል። አቡ ሐኒፋ ዋጅብ ነው ብለዋል። ቢቀሌሊ ወከቴሪ ቁጥር የለው። ሁልጊ ከሆነ ቁጥር የለው። ሌላ ወርቅ ከሆነ ግን ዝም ብሎ የሚያደልቡት ወርቅ ከሆነ 20 ሚስቃል ብለናል አይደል? ወይም 85 ግራም ብለናል በወርቅ። ሁልጊ ከሆነ ግን ነብዩ አለይሂ ሰላቱ ወሰላም በሁለት ሲዋር ሁለት አምባሮች 85 ግራም ይሆናል እንዴ? ላይሆኑ ይችላሉ። አልጠየቁም ነብዩ ራሱ ስንት ግራም ይሆናል አላሏትም። ዘካውን ታወጣለች ብቻ ነው ያሉት። ስለዚህ ቁጥርም የለውም ነው ያሉት የጌጥ ከሆነ እንትናም አውባህ ጌጥ ለብስ ነበር አለች። ነብዩን ጠየቀቻቸው። ከንዚ ይሆናል ዘካውን ካወጣች ከንዚ አይሆንም አሏት። ቁጥር አልጠየቋትም። ስለዚህ የወርቅ ወይንም ደግሞ ለጌጥ የሚጠቀሙበት ከሆነ ቁጥር የለውም። 85 ግራም ካልሆነ አይባልም ይላሉ። ወላኪን 85 ግራም ካልሆነ ዘካ እንደሌለ ሌላ ቦታ ስለነገሩን 85 መሆን የግድ ነው። መጀመሪያ ጌጥ ዘካ ይወጣለታል ተብሎ ይወጅባል ከተባለ 85 መሆን አለበት። አይወጅብበትም ከተባለ ደግሞ 90 ግራም ነው። ለማንኛውም አቡ ሐኒፋ ይወጅባል ብለዋል። ትንሽም ይሁን ትልቅም ይሁን 85 ግራምም ይሁን ከዛ በታችም ይሁን ዘካ ይወጅባል ነው ያሉት በጌጥ ላይ ወሚን ታቢዒን ከታቢዒዮች አጧ ይወጅባል ብለዋል። ሰዒድ ብን ጁበይር ይወጅባል ብለዋል። ሙጃሂድ ይወጅባል ብለዋል። ነኻዒ ይወጅባል ብለዋል። እነዚህ ሁሉ ዑለማዎች ማለት ነው። በጌጥ ላይ ዘካ ለምሳሌ እንትን ጌጥ ካላቸው ይወጅባል ካሉ በኋላ ሌላ ቁጥሩ ላይ ደግሞ ፈላፋ ብያቸዋለሁ አይደል? ይወጅባል አይወጅብም፣ ይወጅባል አይወጅብም፣ ይወጅባል አይወጅብም። በይነል ዑለማ በጣም በጣም ሰፊ የሆነ ክላፍ ነው ያለው። እሺ አይወጅብም ያለው እንትን ይወጅባል የሚለውን እንይዝ እናያዝላቸው። ይወጅባል ከተባለ በኋላ ደግሞ እንደገና ሁለት ይከፈላሉ። ምን ቁጥሩ 85 ግራም መሆን አለበት፣ ከዛ በታች መሆን ቢሆንም ይወጅባል። እዚህ ላይ እንደገና ራሱን የቻለ ክላፍ አለ። መጀመሪያ ግን ይወጅባል አይወጅብም አሉ ላይ ነው እርግጠኛ መሆን ያለበት። ይወጅባል ያሉት እነማን ናቸው አልኳችሁ? ያዟቸው። አቡ ሐኒፋ ከአኢማዎች ውስጥ አቡ ሐኒፋ ይወጅባል ብለዋል። ከአኢማዎች ከአራቱ አኢማዎች አቡ ሐኒፋ ይወጅባል ነው ያሉት። እነ አጧ፣ እነ ሰዒድ ብን ጁበይር፣ እነ ነኸዒ እነዚህ እነዚህ ደግሞ ከታቢዒይ ማለት ነው አይወጅብም የሚሉትን ሰዎች እንመልከት። ወኢላ አደም ውጁቢሃ አይወጅብም በጌጥ ላይ በጌጥ ላይ በምንም አይነት መልኩ ዘካ አይወጅብም ካሉት ዑለማዎች ደግሞ ጅምሁር ዑለማ አብዛኛው ዑለማ አይወጅብም ያለው ምን ሰሓባ ወታቢዒን ከሰሓቢይም ከታቢዕዮችም አይወጅብም ያሉ። ለምሳሌ ከሰሓባ ብንመለከት አብደላ ብን ዑመር አይወጅብም ብሏል። አነስ ብን ማሊክ አይወጅብም ብሏል። ጃቢር ብን አብድላህ ሰሓቢይ አይወጅብም ብሏል። አኢሻ ራሷ አይወጅብም ብላለች። አስማ ቢንቱ አቡበክር አይወጅብም ያለችው። እንደውም ሁለፋኡ ራሽዶችም አራቱም አሉበት አይወጅብም ነው እነዚህ ሁሉ ስለዚህ በጌጥ ከተዘጋጀ ወርቅ ላይ ዘካ የለም የሚለውን ወደ ራጅህነት ደረጃ ልታመጣው ትችላለህ። ወሚነ ታቢኢን ከተመለከት ሰዕድ ብን ሙሰይር አይወጅብም ብለዋል። ሐሰን በስሪ አይወጅብም ብለዋል። ቀታዳ አይወጅብም ብለዋል። ጣውስ አይወጅብም ብለዋል። እነዚህ ሁሉ ወአኢመቱ ሰላሳ ሶስቱም አይማዊ ደግሞ እዚህ ላይ ደምራቸው ኢማሙ ሻፊዒም አይወጅብም፣ ኢማሙ ማሊክም አይወጅብም፣ ኢማሙ አህመድም አይወጅብም። አቡ ሐኒፋና የተወሰኑ ታቢዒዎች ብቻ ናቸው ይወጅባል። ስለዚህ አይወጅብም ያለውን ወደ ራጅህነት ያመጡታል። የወጅ ባል ካልን በኋላ ነው 85 ግራም ይሆናል አይሆንም። የወጅ ባል ባሉት በአቡ ሐኒፋ ከሄድ እንደገና ሁለት ይከፈላሉ። የወጅ ባል ካሉ በኋላ እንደገና 85 ይሁን አይሁን ራሱን የቻለ ኺላፍ አለ። መጀመሪያ አይወጅብም ወደሚለው ነው ራጂህ የሚያደርጉት ብዙዎች ብዙዎቹ ማለት ነው። እና ዑሰይሚን ግን ይወጅባል ነው ሌላ ሐዲስ አለ ሌላ ሐዲስ አለ ምን የሚል ለይሰ አለል ሑልይ ዘካ የሚል አለ እንደውም ሰሐሐሁ ከሲሩ ሚነል ሙሐቂቂን ነው የሚሉት። ብዙ ሙሐቂቅ ዑለማዎች ይህን ሐዲስ ሰሂህ ነው ብለዋል። በጌጥ ላይ ዘካ የለም ብለዋል። ሌላም ቡኻሪ ሙስሊም የዘገበው ባለፈው ሐዲስ አለ አይደል? ለይሰ አላ ሙስሊሚን ሰደቃ አላ ፈረሲ ወአላ አብዲህ ይላል። በባሪያውና በፈረሱ ላይ ዘካ የለበትም። ተንቀሳቃስ ባልሆነ በጌጥም ላይ ዘካ የለበትም። እዛው ውስጥ ይገባል ነው የሚሉት። ራሱ እዛው ውስጥ ይገባል። ምክንያቱም ዘካ የሚወዘው ለማ እድገት በሚያመጣ ነገር መሆን አለበት። የንግድ እቃ ከሆነ ዝም ብሎ ተቀማጭ ከሆነ እንደ ጫማ ማለት ነው አይደለም። ጫማ ጥሩ ጃኬት እንደመልበስ ነው የሚቆጠረውና ዘካ የለም ነው ብዙ ዑለማዎችን አያችሁ። የት ይመስላችኋል አመዛኝ? አይ ወጅብም ያለው ነው አመዛኝ የሚሆን እናንተ ምንድን ነው ወጅብ አልበለው የት አዎ ሐዲሱ ደረጃ ላይ ሲመጡ ምን እናድርግ ሲሏቸው የመጀመሪያው ሐዲስ አምር እብኑ ሹዓይብ ከአባቱ ከአያቱ ከተያዘ ብዙውን ጊዜ ዶዕፍ ነው የሚሆነው። ለምን እነ አብደላህ እብኑ ሉሐይ እና ሙሰና እብኑ ሰባህ የሚባል ሰው ሁለቱ ሰዎች ተቀላቅለውበታል። ሐዲሱ ዶዕፍ ነው። የመጀመሪያው የሴትዮዋ ሐዲሱ ዶዕፍ ነው፣ አይከብድም። የሁለተኛው ሐዲስ የኡሙ የኡሙ ሰለማ ሐዲስ ደግሞ አጧ ነው ከኡሙ ሰለማ አጧ አን ኡሙ ሰለማ ነው የሚለው አጧ እና ኡሙ ሰለማ መካከል ደግሞ መስማት አልተገኘ ሐዲሱ ሙንቀጥ ያለው ሐዲሱ እንቅጧ አለበት እንቅጧ አለበት። እንቅጧ ማለት እዚህ መካከል ላይ የወደቀ ሰው አለ። አጧ እና ኡሙ ሰለማ መካከል የወደቀ ሰው አለ። አጧ ከኡሙ ሰለማ ብሎ ነው የተናገረው። አጧ ለኡሙ ከኡሙ ሰለማ ሰምቶ ያውቃል እንዴ? አልሰማትም፣ አላገኛትም። ስለዚህ እዚህ መካከል የወደቀ ሰው አለ። ያ የወደቀ ሰው ማን ነው? አልታወቀም። ስለዚህ ሐዲሱ በሽተኛ ነው ማለት ነው። አልተቀበሉትም። ለዚህ ነው ሶስት ማይማዎች የለም ያሉት። አልገባችሁም? አልገባችሁም? ገብቶናል ትሉኛላችሁ። ገብታችኋል? በቃ ልለፍ አትለፍ። እሺ በጌጥ ላይ ዘካ ይወዝም ያሉት አይማዎች ማን ማን ናቸው? ማን ማን? ኢማሙ አህመድ፣ አቡ ሐኒፋ፣ ኢማሙ ማሊክ፣ ሻፊዒ፣ ማሊኪ፣ ኢማሙ አህመድ ይወጅባል ያሉት ማን ናቸው? አቡ ሐኒፋ። እስኪ ከታቢዒ አቡ ሐኒፋ ጋር ይወገነ ማን? አንድ ሷ አንድ ታቢዒ ጥሩ ነው። አጣ ጀዛኩሙላህ ኸይር አጣ ወነቀዕ ወሰዕድ ብን ጁበይር። እሺ ከአንትሮች ጋር ሷሃባ አለ ይወጅባል ያለ ሷሃባ አንድም የለም። አይወጅብም ካሉት ግን ከሶስቱ አይማዎች ጋር እነማን እነማን አሉ? ከሷሃባ አራቱ አይማ አራቱ ኸለፋ ራሺዲን አሉ። ሌላ እና አኢሻ አሉ። ሌላ እና አብደላህ ብን ዑመር አሉ። እስኪ ከታቢዒዎች ደግሞ ቁጠሩልን። እነ ሐሰኑል በሰሪ እነ ቀታዳ እነ ሙጃሂድ እና ሐዲሶቹ ደግሞ መጀመሪያ እነዚህ ሁለት ሐዲሶች በሽተኛ እንደሆኑ ነግራቸዋለሁ። አምር እብኑ ሹዓይብ አን አቢሂ አን ጀዲ ይዞ ሲያወራ ብዛት ضعፍ ነው ሐዲሱ። እስትድላል አያደርጉትም። አንድ ሁለተኛ እዚህ ሰነድ ላይ ማን ተጨምሮበታል አልኳቸው አብደላህ እብኑ ሉሃይዓ እና ሙሰና እብኑ ሰባህ የሚባለው ተጨምረውበታል። ኡሙ ሰለማ ሐዲስን ضعيف ያደርጉታል። ኡሙ ሰለማ ሐዲስ ደግሞ ለምን ضعيف ሆነ ከተባላችሁ ማን አለበት? ምን አለበት እናንተ? እንቅጣ አለበት። እንቅጣ ማለት ምን ማለት ነው? መካከል ላይ የተቋረጠ አንድ ሰው ይወድቅ ማለት ነው። አጧ አን ኡሚ ሰለማ ነው የሚለው አጧ አን ኡሙ ሰለማ አልተገናኘም አልሰማትም። وعن سمرة ابن جندب رضي الله تعالى عنه قال ስለዚህ በጌት ላይ ዘካ የለም የሚለውን ብዙዎች ራጅ ያደርጉታል وان አውጀበ አለይህ ባዕዱ ሚነል ዑለማ የተወሰኑ ዑለማዎች ይወጅባል ይላሉ፣ የተወሰኑት አይወጅብም ይላሉ። ለጉተን ማለት ኢንሻአላህ ያው መራጁ ሀይ ወጅብም ያለኝ አለው ከቴሩ ማዕዚባ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ ይለናል። ሰሙረተ ብን ጁንዱብ ነብዩ ነበሩ፣ የእምሩና ያዙን ነበር። አንኹሪጀ ሰደቀተ አነኽሩጅ አይደለም አንኹሪጀ ሰደቀተ ሰደቃን እንድናወጣ ዘካን እንድናወጣ ከምን ሚነለዚን ውዒዱ ከምናደልበው ከምናዘጋጀው ሊልበይ ለሽያጭ ከምናዘጋጀው ላይ ዘካ ይወጅባል ይሉን ነበር። ለሽያጭ ከምናዘጋጀው እህልም ይሁን ልብስም ይሁን የቤት ዕቃም ይሁን መኪናም ይሁን ለሽያጭ ለንግድ የተዘጋጀን ዕቃ አስበን እንድናወጣ ነብዩ ያዙን ነበር። ይሄ ግልጽ ነው አይደል? እያንዳንዱ ነገር አጠይቁኝም በቃ የንግድ ዕቃ ከሆነ እስክሪብቶም ይሁን ደብተርም ይሁን ዘካ አለበት። የደብተር ዘካ አይደለም ዘካው የምን ዘካ ነው የሚባለው? ዑሩደ ቲጃራ የቲጃራ እቃ ሸቀጥ ማለት ነው። የንግድ እቃዎች ማንኛውም ዘካ አለበት። የሚታሰቡም በንግድ በገንዘብ ነው የሚታሰበው። በአሁኑ ሰዓት ቢሸጥ ገንዘቡ የሸጥከው አለ ያልተሸጠውን ራሱ አንድ ላይ አስበው። ይሄ ቢሸጥ ምን ያክል ያወጣል? አወራርተህ ዘካውን በአጠቃላይ ታወጣለህ ማለት ነው። አንድ ተግባባን አይደል? ባዕዱ ሚን የሚሉት አለ ለኪራይ የተቀመጠ እቃ ከሆነ የኪራዩ እቃ ሳይታሰብ ከዛ ውጭ ያለው ገቢ ምን ይሆናል? ዘካ ይወዝብበታል ይላሉ ገቢ ባዕዱ ሚን አልዑለማ ከፊል علماء ማለት ነው የተወሰኑ ዑለማዎች እንዲህ ይላሉ ነቢ ለምሳሌ አንተ ሶስት አራት ቤት የምታከራይ ከሆነ ከመቶ ሺህ ብር በላይ ልታከራይ ትችላለህ አራት አምስት ታላላቅ አፓርታማዎችን የምታከራይ ከሆነ እስከ 200 እስከ 300 ሺህ ብር ልታስገባ ትችላለህ። ዘካ አለብህ በቤቱ ሳይሆን በምታገኘው ገቢ በምታገኘው ገቢ ራሱ ካፒታሉ የንግድ ዕቃ ከሆነ የንግዱ ዕቃ ራሱ ይታሰባል። ቤቱ ግን የንግድ መነሻ ወይንም የንግድ ቤት ነው እንጂ የሚባለው ራሱ አይታሰብም ካፒታሉ ነው የሚሉት። ለኪራይ እየተዘጋጀ ከሆነ የምታከራየው መኪና ቅጥቅጥ መኪና ካለ መኪናው ሳይሆን በመኪናው የምታገኘው ገላ ወጪ እንትኑ ውጤቱ እሱ ነው ዘካ ያለበት የኪራ ከሆነ። የንግድ ዕቃ ራሱ ቅጥቅጡን የምንነግድበት ከሆነ ቅጥቅጡ ራሱ ተሽጦ ነው የሚታሰበው። ራሱ የቅጥቅጥ አምጥና ምን ከሆንክ ማለት ነው አስመጭና ላይ ቅጥቅጥ አይመጣም አይመጣም አይመጣም አይሄድም። እሺ ተውት በቃ ያልተቀጠቀጠ ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የእምሩና ነብዩ ያዙን ነበር አንኸሪጀ ሰደቀተ ሶደቃን እንድናወጣ ዘካ ምን ለዲ ከዛ ኑዒዱሁ ሊልበይ ለሽያጭ ከምናዘጋጀው አየ ነው እንካ ምንም አይነት ነው የማር ነጋዴም ያወጣል፣ ስኳር ነጋዴም ያወጣል፣ ፓፓያ ነጋዴም ያወጣል፣ ጨው ነጋዴም ያወጣል። ግልጽ ነው